ሰላማዊ ትግል እንዲሳካ የሚያስፈልጉት ግብአቶች ምንድናቸው? እንዳይደናቀፍ ደግሞ ሊወሰዱ የሚገባቸው ጥንቃቄዎች የትኞቹ ናቸው? ጉዞው ረጅም ነው፣ አስቸጋሪ መንገድ ትግልት ሚያሳጣ በጽናት ለመንጎድ አልጋ በአልጋ ይደል የሚመች ሚዳላ አስቸኳይ እንዲሆን እናስብ ጠቅላላ ኢትዮጵያ ያለውን ሁኔታ ደግሞ እንግዲህ ስንመለከት ከዚህ አንፃር of course ተመሳሳይ ተመሳሳይ አዝማሚያ አለ አሁን ድምጻችን ይሰማን ትግል ብንወስድ ብዙዎቹ ይሄንን ትግል ያው ሲመሩ የነበሩትና አሁንም ያሉት በሀገሪቱ ስታንዳርድ በሀገሪቱ ውስጥ ባለው ስታንዳርድ በዚሁ ሌሎች ቀደም ብለን ከጠቀስናቸው ጋር በተመሳሳይ ሁኔታ ላይ የሚገኙ ሰዎች ናቸው። ከዛ በኋላ ግን of course ማለት በበቂ ሁኔታ mobilize ሆነዋል ወይ የሚለው ነገር አላለም ጥያቄ ውስጥ የሚገባ ነገር ነው። ምን ያህል አላለም ከተለያየ የህብረተሰብ ክፍል ውስጥ ምን ያህል ውክልና አለ በዚህ movement ውስጥ የሚለው እንግዲህ ትንሽ ምናልባት ጥናት ያስፈልግ ይሆናል ግን አንዳንድ የምናያቸው tendency ዎች ምንድነው ምናልባት በበቂ ሁኔታ በበቂ ሁኔታ ማለት የ mobilize የመሆኑንትን ምናልባት በጥያቄ ውስጥ ያለ ሊሆን ይችላል። በተለይ ደግሞ በ intellectual ደረጃ ያለ ሁኔታ ምን ይመስላል ብሎ ማየቱ ጥሩ ነው። ምን አይነት አድርባይነት አለ ወይንስ ደግሞ ቆራጥነት አለ የሚለው ጥያቄ ያው አሁንም open open ነው። ግን በአጠቃላይ ምንድነው ይህ ትግል እንደዚህ አይነት ትግል successful እንዲሆን የተለያዩ የህብረተሰቡ ክፍሎችን ተሳትፎ የሚጠይቅ መሆኑን ለማስመር ነው። እንግዲህ ከዚህ ሌላ ደግሞ እንግዲህ አንድ በጣም አስፈላጊ የሆነው ነገር ምንድነው? የሰላማዊ ትግል ሰክሰስፉል እንዲሆን ከተፈለገ ጉዳዩን ጉዳዩ የሚመለከታቸው በቀጥታ ማለት እንግዲህ ያው እንደ ሁኔታ በሀገር ደረጃ ስንመለከት ለምሳሌ ህንዶችን ብንወስድ ከህንድ በተጨማሪ ከዛ ውጪ ሌሎችንም ህብረተሰቦች mobilize ማድረግ ተችሎ ነበር። በቀጥታ ጉዳዩ የማይመለከታቸውም ቢሆን ማለት ነው። ጋንዲ ህዝቡን ሰብስቦ ጨው ከባህር ውስጥ ለማውጣት ከሄደ በኋላ ብዙ ይሄ march በጣም ዝናን ያተረፈ ነውና ከውጭ ሀገርም ጋዜጠኞችም ምናምኖችም በዛ ቦታ ላይ ተገኝተው ነበርና march ኡ ላይ አብረው ነበሩ ከዛ ጨው ከውሃ ውስጥ አውጥተው ይሄ የህንዶች ንብረት ነውና ያ ሁሉም ሰው ክሌም ያድርገው በሚሉበት ጊዜ ያ ነገር በሰፊ በየውጭ ሀገር የተዛመተበት ሁኔታ ነበርና ያ ብዙ ሰዎች ይሄንን ትግል በተለይ ደግሞ ከዛ በኋላ እንትን ኮሎኒያሊስቱ የእንግሊዝ ጦር የህንድን በሰላማዊ መንገድ የሚያደርጉት የነበረውን እንቅስቃሴ ለማዳፈን የወሰዳቸው ክሩል የሆኑ እርምጃዎችን በሙሉ እነዛ ነገሮች ለዓለም እንዲጋለጥ መደረጉ በጣም ከፍተኛ ሚና ተጫውተዋል። ምክንያቱም በአንድ በኩል እንዴት ነው ብዙ ሰውን ያስደመመ ነበረ። ለምሳሌ አልበርት አንስታይን ስለ ጋንዲ ሲናገር የወደፊቱ generation እንደ ጋንዲ አይነት ሰው በምድር ላይ ይሄድ ነበር የሚለውን ነገር ለማመን ይቸገራል ብሎ እስከመናገር የደረሰበት ሁኔታ ነበርና ያ በጣም ያ እንቅስቃሴ እንግዲህ ሌሎችንም በዚህ ደረጃ ለማስደመም መቻሉ ሌሎችም ይሄንን ነገር join እንዲያደርጉ አደረጉ። ሌላ ቀርቶ እንግሊዝ ሀገር እንኳን ያሉ ሰዎች ለምሳሌ ጋንዲ ከወሰዳቸው እርምጃዎች መካከል አንዱ ምንድነው? ለምንድነው እናንተ የምዕራባውያን ልብስ የምትለብሱት እናንተ የነሱ ልብስ ስትለብሱ እኮ እዚህ ሀገራችሁ ውስጥ የሚያመርቱት ሰዎች የነሱን ልብስ የሚለብስ የለም እና እናንተ ከ colonialist ኡ እያስመጣችሁ ትለብሳላችሁ ይሄ የሀገራችሁን ህዝብ የሚጎዳ ነው እና ስለዚህ ልብሳችሁን አቃጥሉ ሲላችሁ ሰብስበው የልብስ ተራራ ሰርተው ያቃጠሉበት ሁኔታ ነበር እና ያም ሆኖ እንኳን እንግሊዝ ሀገር ግን ልብስ የሚያመርቱት ይሄ ሲደረግ እንግዲህ እንዶች ያንን ካቃጠሉ በኋላ የራሳቸውን ብቻ ልብስ መልበስ ሲጀምሩ ብዙ ኪሳራ ነው የደረሰው ለእንግሊዝ ብዙ ኪሳራ። ምክንያቱም ልብስ ከዛ ነበር እየተመረተ ወደ ህንድ ይሄድ እና ያም ሆኖ ግን አላለም የሞራል የበላይነት ስለነበረው even እዛ የነበሩ ሰራተኞች ሳይቀሩ ለህንድ ትግል ድጋፍ የሰጡበት ሁኔታ እና ይህ በጣም important ነው በአሜሪካም ብንወስድ ለምሳሌ ይሄ የ civil right movement ብንወስድ ጥቁሮችን ብቻ ሳይሆን ሌሎች ይሄ ሊበራል የሆኑ progressive የሆኑ ነጮችም በዚህ ትግል ውስጥ እንዲሳተፉ ሆነዋል መስዋዕትነትም ከፍለዋል። የተገደሉ ብዙ ነጮች አሉ። ለዚህ ለጥቁሩ ሲቪል ራይት ሙቭመንት ድል አድራጊነት ማለት ነው። ሌላውንም ህብረተሰብ ማሳተፍ መቻሉ በጣም ከፍተኛ የሆነ ሚና ተጫውቷል ማለት ነው እና ይሄም እንደ አንድ ማለት እንደ condition የሚቀርብ ባይሆንም በጣም ይሄ ለትግሉ ስኬት ከፍተኛ የሆነ ሚና ሊጫወት የሚችል ነገር ነው ማለት ነው እና እንግዲህ በኢትዮጵያ perspective ስንወስድ ይሄ ነገር ምን ያህል ሰርቷል ይህ የሙስሊሙ ትግል ሌላውን ህብረተሰብ ምን ያህል involve አድርጓል involve የሆኑትስ በምን አይነት context ነው involve የሆኑት ይሄም በጣም important ነው ምክንያቱም አሁን ስናወራ የነበረው ለምሳሌ የ civil right movement ብንወስድ እነዛ ሊበራል የሆኑት ፈረንጆች ወይንም progressive የሆኑት ፈረንጆች የጥቁሩን civil right movement join ሲያደርጉ ለራሳቸው በዚህ ልናገኝ እንችልበታለን ያሉት advantage clear አይደለም ወይንም advantage አለን ብለው አይደለም በአጠቃላይ ምንድነው ያው ትግሉ ማለት ይሄ ትግሉ የተነሳበት premises በዛ ላይ ስለሚያምኑበት ነው እና የ principle ጉዳይ ነው የፕሪንሲፕል ጉዳይ ነው ለ principle ኣቸው የታገሉት ማለት ነው እንጂ directly የነሱን benefit ወይንም እሱ ከግምት ውስጥ ያስገባ አይደለም እና ያ ከፍተኛ ሚና አለው እና በኢትዮጵያ ያለው ሁኔታ ምን ይመስላል አንደኛ ሌላው ህብረተሰብ በዚህ በሙስሊሙ የድምጻችን ሲሰማ ትግል ውስጥ ያለ involvement ምን ይመስላል ምን ያህልስ በምን ያህል ደረጃ involve ሆኗል involve ስ የሆነበት premise ምንድነው አላለም የመሰረታ የሆነ የመብትን መርህ ተገን በማድረግ ነው ወይስ ደግሞ ለምሳሌ ይሄ መንግስት እንዲወድቅ ስለሚፈለግና ይሄ ትግል ለመንግስት መውደቅ ሚና ሊኖረው ስለሚችል support እናደርገው ከሚል ነው እና እነዚህ ነገሮች መታወቅ አለባቸው እና ያው በዛ በኩል ያለው ሁኔታ ምን እንደሚመስል of course እንግዲህ ከውይይትና ከምርምር የሚገኝ ይሆናል ማለት ነው ግን እንግዲህ እነዛ እነዛ ነገሮች በአንዳንድ መልኩ ለማየትም የሚቻለው በተለያየ ጊዜ የሙስሊሙ ትግል የሚያገኘው የድጋፍ character እሱን በማየት ያሉትን ሁኔታዎች መገምገም ይቻል ይሆናል ሌላ አንድ ነጥብ ልጨምርና ከዛ በኋላ ትንሽ በአንዳንድ ጉዳዮች ላይ ብንነጋገር መልካም ነው ልጅም ነው። ጠንከር እንበል፣ በአንድነት እንጓዝ፣ የአላህን ገመድ አጥብቀን እንያዝ። አሚር ያዘዘውን ሁሉንም እንታዘዝ። ችግሮች ካሉብን እየተረዳዳን እየተማማርን እንጓዝ ወደፊት ሁሉም ነገር ትለን ስሜታዊ ሳንሆን ክፍፍል ሳንፈጥ ምንታዘዘውን ተግባርን በማክበር በውሳኔ ጸንተን በአንድነት በህብር ጉዞ ረጅም ነው። ሌላው ነው? ከውስጥ በውስጥ ቅራኔ ውስጥ ፍትጊያ ውስጥ አለመግባት ነው ይሄ በጣም important ነው ማለት ይሄ ትግል ከግቡ እንዲደርስ ከተፈለገ እንግዲህ እስካሁን እያነሳናቸው ያለነው ነጥቦች እንድታስታውሱት ነው የሰላማዊ ትግል ስኬታማ እንዲሆን ሊያረጋቸው የሚገቡ ነገሮችን ነው እያነሳን ያለ ነው እነሱ ይሄ አሁን እኔ እያነሳሁት ያለሁት ሙሉ በሙሉ complete ነው ማለት አይደለም ሐሳብ ነው ሊጨመርበት ሊቀነስበት የሚችል ነው እና በውስጥ ቅራኔ ፍትጊያ ውስጥ አለመግባቱ ነው እና ያ ለምሳሌ አሁን ብንወስድ እንግዲህ ቅድም እስካሁን እያነሳናቸው ያሉት የህንዱንና የአሜሪካውን civil right movement ነው ለምሳሌ እያነሳን ያለ ነው ለምሳሌ የህንዱን ብንወስድ ህንድ የብዙ ብሔር ብሔረሰቦች አገር ነች እንደገና ደግሞ ሁለት major የሆኑ ሃይማኖቶች ሁለትም ሶስትም ሊሆን ይችላል ሲኮችም አሉ ሙስሊሞች አሉ እንደገና ደግሞ ያ majority የሆኑ ህንዶች ሂንዱ እምነት ተከታዮች አሉ እና እነዚህ በእነዚህ መካከል ቅራኔ የለም ወይንም ቅራኔ አልነበረም ማለት አይደለም ወይንም ደግሞ እነዛን ቅራኔዎች የእንግሊዞች ሊጠቀሙበት አልሞከሩም ማለት በጣም ሞክረዋል ብዙ ጊዜ እንደውም ኢንዲያ ኢንዲያ የምትለው አንተ ምንድነው አንድ አንድ ኢንዲያ እኮ የለም ብዙ ኢንዲያ ነው ያለው እያሉ እንዲሁም ደግሞ የጎሳው አላለም ትልልቅ ሰዎች በጥቅምም በምናምንም እየገዙ ወዘተ በመካከላቸው ሻዝም ለመፍጠር በጣም ከፍተኛ ሙከራ ተደርጓል ከፍተኛ ጥረት ተደርጓል ነገር ግን ያ ሁሉ ሊሳካ ያልቻለበት ምክንያት ምንድነው እንደዚህ አይነት ግርግር ውስጥ ለመግባት ፈቃደኛ መሆናቸው ይህንን ትግል ሲመሩት የነበረው እነ ለኔሮ ለማህመድ ጂና እነዚህ እዛ ግርግር ውስጥ ሳይገቡ ጥያቄያቸውን clear አድርገው አሁን ብዙ ጊዜ እንግሊዞቹ ምን ሲያደርጉ የነበረው ምንድነው ይሄንን ጥያቄ ሌሎች ጥያቄዎች እያመጡበት ለምሳሌ አሁን እንዳልኩት አንድ India የለም ብዙ India ነው ያለው የተለያዩ ጎሳዎችስ እንዴት ነው የሚሆነው ሃይማኖቶች እንደዚህ አይነት ነገሮች እያደረጉ አላለም መጀመሪያ ይሄ ትግል የተነሳበት መስመር ያንን መስመር ሊለቅ ከፍተኛ ጥረት አድርገዋል እነዚህ ሰዎች ግን ማለት የትግሉ መሪዎች የነበሩት እነ ጋንዲ እነ እነ ጂና ምንድነው ያደረጉት እሱ የኛ problem ይሄ የ India problem ነው ስለዚህ የ India problem በ Indian ኦች ይፈታል እኛ ግን አሁን የምንጠይቀው ጥያቄ አንድ ነው ያ ምንድነው self rule ራሳችን በራሳችን እናስተዳደር እና እዛ ጥያቄ ላይ ብቻ focus በማድረግ ከዛ ጥያቄ focus ሊያስወጣቸው የሚችሉትን ነገሮች በሙሉ avoid በማድረግ ያው የፈለጉበት ግብ ላይ ሊደርሱ ይችላል ማለት ነው። ከዛ በኋላ ያሉት ታሪኮች እንደተጠበቁ ሆነው ማለት ነውና በአሜሪካን ብንመለከት ሲቪል ራይት ሙቭመንትን ብንመለከት ተመሳሳይ ነገር ነው እናገኘው። ለምሳሌ የነ ማርቲን ሉተር ኪንግ እና የሱ ተከታዮች ይሄ ሰላማዊ ትግሉን ነው እንት ሲሉ የነበረ በሌላ በኩል ደግሞ Nation of Islam ይባል ነበረ እነ ማልኮም ኤክስ እና እነ ኤላይጃ ፑል ምናምን መሐመድ አሊም ያተሰነ ጊዜ join አድርጓቸው ወይቷልና የነሱ group ግን ምንም ይሄ አገነስቲት ነበር እና ምንድነው እኛ ከነጮች ጋር አንድ ላይ ለመብላት እኛ ከነሱ ጋር መሆን ማንፈልግም እንደውም እኛ separate nation ነው የምንፈልገው የሚል አቋም ነበራቸው እና እነዛን አንክል ቶም ኒግር እያሉ ነበር የሚጠሯቸው አንክል ቶም እንደዚህ አይነት ነገር የሁሉ ነበር ግን ያንን ነገር ደግሞ ለማራገብ ደግሞ በጣም ከፍተኛ ስራ ሲሰራ ነበር በጣም ከፍተኛ ስራ ሲሰራ ነበር ነገር ግን ያንን ነገር ለማክሸፍ ተችሏል ምንድነው ይሄም የተቻለበት ምክንያት ምንድነው ስትራቴጂውን አንደርስታንድ የማድረግ ሁኔታ ነው ስትራቴጂውን አንደርስታንድ አድርገውታል of course ያ ልዩነቶች አሉ ነገር ግን ልዩነቶቹ እንዳሉ ሆነው የቀረበው ጥያቄ major የሆነ ጥያቄ ነው እዛ ጥያቄ ላይ ብቻ focus በማድረግ ያው ወደ ተፈለገው ግብ ለመድረስ ተችሏል ማለት ነውና በኢትዮጵያ ያለውን ሁኔታ ከዚህ አንጻር ስንገመግሙ ምን ይመስላል የሚለው ምናልባት ብዙዎቻችሁ እንደተረዳችሁት በኢትዮጵያ ውስጥ እንዲሆን መንግስት ከፍተኛ ጥረቶችን አድርጓል ሙስሊሙን ለመከፋፈል ማለት ነው ሙስሊሙን ለመከፋፈል እንዲሁም ደግሞ በሙስሊሙና በክርስቲያን መካከል ክፍፍልን ለመፍጠር ከፍተኛ ስራ ተሰርቷል እንዲሁም በጎሳ ለመከፋፈል ነገር ግን በጎሳ በኩል ለመከፋፈል የደረገው ሙከራ እንዳያችሁ ቶታሊ ከሽፏል ማለት ይቻላል ቶታሊ ከሽፏል ማለት ይቻላል በዛ በኩል ምንም የተሳካለት ነገር የለም በሌላ በኩል ግን of course still መንግስትን ለማገልገል ፈቃደኛ ሆነው መስጂድ አስተዳደር ውስጥ የተቀመጡ ብዙ ሰዎች አሉ እንዲሁም ደግሞ በኢንቴሌክቹዋልም ዙሪያ በአንዳንድ ሁኔታዎች አዝርባይነት የተንጸባረቀበት ሁኔታ አለ እንግዲህ ያው open question ነው ማለት እንትኑ በዛ በኩል ያለው አላለም conflict ኦችን avoid አድርጎ በሚሄዱ ዙሪያ አንዳንድ ጥያቄዎች ቢኖሩም በአጠቃላይ ግን በተለይ ሀገር ደረጃ ያለው እንቅስቃሴ major የሆኑ conflict ኦችን avoid ማድረግ የቻለበት ሁኔታ ነው ያለው። ከዛ በኋላ of course በዲያስፖራ ያለው ሁኔታ ምን ይመስላል የሚለውን ነገር ከዚህ አንጻር ስንገመግመው ምናልባት ለየት ያለ ኮንክሉዥን ላይ ልንደርስ እንችል ይሆናል ማለት ነው። ጉዞ ረጅም ነው አስቸጋሪ መንገድ ትግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ ሂደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ well በንግግርህ መሀል በጣም strike ያደረገኝ አንድ point አይቼ ነበርና ይኸው ምንድነው እንደ ለምሳሌ በአሜሪካ civil rights movement በነበረበት ሰዓት progressive የሆኑ ነጮች የ civil right movement ኡን እንደተቀላቀሉትና ለዛ ትግል አስተዋጽኦ እንዳደረጉት የሚል ነገር ጠቅሰ ነበርና በእርግጥም በዛ movement ላይ የተለያዩ ነጮች progressive የሆኑ ሰዎች ከሞራልና ከ principle አንጻር እንደተቀላቀሉት የሚታወቅ ነገር ነው። ከዛ ጋር ምንም string attached አይደለም purely humanitarian በሆነ መልኩ የነበረ ሁኔታ ነውና ወደ ኢትዮጵያ ሙስሊሞች በተለይም አሁን በቅርብ ጊዜ የምናየው ካለፉት ሶስት ዓመታት የነበሩ የኢትዮጵያ ሙስሊሞች ሰላማዊ ትግል ጋር ተያይዞ የሚነሱ ነጥቦች ነበሩ። ለምሳሌ ትግሉ ወደ ተጀመረበት አንድ ዓመት አንድ ዓመት ከምናምን ገደማ ላይ ትግሉን ሁሉም ሰው ጎን ሆኖ ሲመለከተው የነበረበት ሁኔታ ነበርና ዛሬም ድረስ ያሉ ፕሮግረሲቭ የሆኑ ሰዎች ቁጥር ያን ያህል የጎላ አይደለም። ለትግሉ ማስተዋጽኦ እያደረጉ ያሉት የሚባለው ያን ያህል የጎላ አይደለም። በእርግጥ የተወሰኑ አክቲቪስቶች እና ፕሮግረሲቭ የሆኑ individuals የተለያዩ ጽሁፎችን በተለያዩ ሚዲያዎች ላይ እና በተለያዩ መድረኮች ላይ የታዩበት ሁኔታ አለና ይሄ ያለመተማመን ወይንስ እንዴት ነው ከሀገራችን ካለው context አንጻር የዚህ ችግር ምንጩ ምንድን ነው ብለህ ታስባለህ? እስቲ እዛ ላይ ምናልባት brief እንድታደርገን ፈልጌ ነበር። ቃል ኪዳን ገብተናል ኢስላምን ልንጠብቅ የአሚርን ትእዛዝ ተከትለን ልንዘቅ አሚር የታየውን አልታየንምና መታገስ ግድ ነው። አይቸኩልም ጀግና ኢስላም ይከበራል ባለንባት ምድር ዳግም እንደገና